ስለዚህ ጦላቅ ኦክቲያ የእህቷን ፍች አትጠይቅ ማለት ኦክታሃት ኢስላም ማለት ነው እንጂ አንድ ላይ ያግባቸው ስላችሁ እህትማማቾችን አንድ ላይ ማግባት ማለት አይደለም። እዚህ ጦላቅ ኦክቲያ የእህቷን የሙስሊም እህቷን ፍች መፈለግ መጠየቅ የለባትም። ባሏን ፍታትና እከሊትን እኔ ለአንተ በጣም የተስማማሁ እኔ በማንኛውም ነገር እሄዳለሁ እኔን አግባኝ ማለት ይሄ በጣም ክልክል ነው። ይሄ ክልክል ነው። ሀታ ጦላቀ በረፊሃ አይፈቀድም። አንድ ሰው ሁለት ሴቶች አግብቶ ከሆነ እኔ አንተ ጋር አልኖርም እከልይትን ካልፈታ ክልክል ነው። ይህ ክልክል ነው። አላቀ በረቲያ እሷ ልትጠቀም ማለት ነው ለብቻዋ። ይህ ክልክል ነው፣ በጣም ክልክል ነው። አልገባችሁም? መጀመሪያ ያላገባትን ያገባትን ሴት እውጭ ያላገባት የምትፈልገው የሚፈልጋት ሊኖሩ ይችላሉ ውጭ ላይ እከልይትን ፍታና እኔን አግባኝ። ይህ አይፈቀድም። አንድ ውጭ ላይ ሀታ ራሱ ወላ ተስአሉ አልመርአ ጦላቀ በረቲሃ በራ ማለት ምን ማለት ነው? አሁን ታውቃላችሁ ምን ነበር ትናንት ያላችሁ ባለፈው የአንድ ሰው ሁለት ሚስቶች ምን ይባላሉ? አንዷ ለሌላዋ መካኑ ማለት ነው እ መካኑ እሺ ቃውን ትንሁን መካኑ ተስማ መካኑ ወይም ጣውንት ሁለት ሴቶች ሚስቶች ካሉት አንድ ሰው ከልጅቱን ፍታና አብረን እንኖራለን አልበለዚያ እንኖር ይሄ አይባልም፣ ክልክል ነው፣ በጣም ክልክል ነው። ሁለቱ አንድ ላይ ካሉ አግብቷቸው ከሆነ ማለት ነው። እውጭ ላይ ሆና ደግሞ ከልይቱን ስታና ነው አግባኝ እገባቸው መጀመሪያ አታንጫጩ እንደዚህ ነው ማን የራሱ ወንድም ታናሽ ወንድም ወይ ታላቅ ወንድም እየፈታትን ታላቅ ወንድም ወይ ታናሽ ወንድም ሌላው ማግባቱ ይፈቀዳል፣ ችግር የለም። ሸሪዓ የተከለከለው እኮ እንደዚህ አይደለም። አባት ያገባውን ለልጅ ልጅ ያገባውን ለአባት ይሄ ነው ክልክል የሚሆነው። ወንድም ያገባው ሌላ ወንድም ሲፈታ ማግባት ይቻላል። መውረስ ግን አይፈቀድም። አስገድደህ መውረስ በባህል ነው። አዎ ቤተሰብ ሰጥቻለሁ። እሺ ባይሆን ሌላ ጊዜ ከውጭ ይረዳል ተብሎ የቆመ አቶ ክጥባ ተስማምተዋል። ካወቀ እሷም ተስማምታ እነሱም አውቀው እሺ ተባብለው ተቀምጠዋል። ኺጥባ የሚለው ደረጃ ላይ ለመድረስ ማለት ነው። ኺጥባ የሚለው ኺጥባ የሚባለው ማዕረግ ለማግኘት ይችን ማግኘት ማለት የሚገርም የሸሪዓ ቦርደር አላት እዚህ ማንኛውም ሰው መጥቶ ጣልቃ እንዳይገባ እሱ የእሷ እሷ እኮ የእሱ እጮኛ ናት ተብሎ እንድትቀመጥ እሷም እሺ እሷና እሱ ተባብለው ተስማምተው አልቋል። ቤተሰብም ተስማምቶበታል። ይሄ ኒካ ብቻ እየተጠበቀ ነው። በዚህ ሰዓት ሌላ ሰው ጣልቃ ገብቶ ማስቀጠል አይፈቀድም። ሳይስማሙ ግን እየተነጋገሩ እያለ ወይም ደግሞ ተነጋግረው አጣራ ስምምነት ቢኖር ቤተሰብ እሺ ይበል እሺ አይበል የማይታወቅበት ቦታ ነው። እዛን ሰዓት ሊገባ ይችላል። ሌላ እንዴት መቆየት ኒካ ሳያስሩ መካከል ላይ ኒካ ሳይኖር በአህድ በቃል ኪዳን ክልክል ነው ብለናል። ሸሪዓ እስላምያ የለም። እንደዚህ ነው የሚደረገው። ማለት እንደማንም ተማሙት የሆነ ነገር ማድረስ ነው። ካቺ ሌላ ምንም ነገር የለም። አንደኛ የወንዱ ልጅ አለመጨከል ነው፣ ሁለተኛ የሴት የሁለታቸውም ዝርክርክነት እንጂ ሌላ ነገር አይደለም። ላይ ሌላ ነገር አይደለም። ቃል ቃል ቃል ኪዳን የሚባል ነገር ፈሳድን ፈሳድ እንደሆነ ምን አይነት ፈሳድ እንደሚያመጣ ተዕለሙና አንቱም አንፉስኩም ታውቃላችሁ። እንደማንም ተቃጥሮ ተሯሩጦ የበዛ ብሎ ሆነ ደረጃ ላይ ማድረስ ጫፍ ላይ ማድረስ ወይ ኺጥባ ይደረግና ይቀመጥ። በኺጥባ ነው ሸሪዓ ይኖራሉ። ቃል ኪዳን የሚባለው ግን ከኺጥባ ውጭ ነው። እሷና ትስማማሉ። ገና ቤተሰብ ተጠይቆ እምቢ ይባል እሺ ይባል ምን ይደረግ ምን ይደረግ ምን የሚታወቅ ነገር የለም። ሀታ ራሱ ይስተዳዳሉ። እኔ በግቢ ላይ የሚደረግ ነገር አለ አይደል? እዚህ ይተጫጭና በቃ እኔ እናንቺ እንስማማለን በቃ እንጋባለን ምን ይላሉ? እዚህ ይጨርሳሉ። ከወጣ በኋላ እሱ ሌላ ዓለም ይገባል፣ በስራ ይጠመዳል። እሷ ሆነ ውጭ ነገር ትገባለች። ተለያይተው ይቀራሉ። ምንም አይገናኝም የለም ምን ወፍ የለም ነው የምትል? ነው እዚህ ጨርሰው ከሄዱ ግን አባ ኮዳ ነው። እሺ ለማንኛውም በቃ ቃል ኪዳን የሚባለውን ነገር ተውት። አቺ ጫወታ ናት፣ ጫወታ ናት ማለት በጣም ብዙ ነገር ስለየ በጣም ብዙ ነው። ታቃጣከም እንደምንም ብለህ መሰረት ያለበትን ጫፍ ማድረስ በቃ ወላ ተስአል ልመርአ አንዲት ልጅ መጠየቅ የለባትም። ጦላቅ ኡክቲያ እህቷ ሙስሊም እህቷ እንድትፈታ ሊተክሳአ ልትገለብጥ ማፊ ኢናኢሃ እዛችኛይቱ እህት ውስጥ ያለ እቃ ውስጥ ያለን ነገር ልትገለብጥ ወደ በጣም ብዙ በጣም ብዙ ትርጉም ነው የሚቀበለው። ሊተክሳአ ልትጠቀም ወይንም ደግሞ ወደ ራሷ ልከረብት ልገለብት ምን ማፊ ማ አይሽ ነገራትን ሲኢናኢሃ እዛች እህቷ እቃ ውስጥ ያለ የእሷን እቃ የእሷን አልጋ ልትጠቀምበት የእሷን ብረት ድስት ልትጠቀምበት የእሷን ምጣድ ልትጠቀምበት የእሷን ጭልፋ ልትጠቀምበት እዛችኛይቱ እቃ ያለን ወደ ራሷ ልገለብት የዛችን እቃ ገብታ እሷ ልትጠቀምበት ሌላ ብረት ድስት ቢገዛ ማለት ማዕናውን የተፈለገ እሺ ማዕና ነው ሐዲሱ ሙተፈቅ አለይ ሌላውንም መገልበጥ ምን እንትን ወሊ ሙስሊም ያው ነው ብዙ ነገር ነው ያለው ሊተክፋል ልትገለብጥ ማለት ኢናይሃ እዛች እህቷ ቀውጥ ያለን ወደ ራሷ ጥቅም ልታደርገው ልትገለብጥ ይሄ አይደረግም አይፈቀድም ወንድሟ እንትን ማለት ነው እህቷ ላይ እህቷን ትፈታል ይላል ሐዲሱ መተፈቅ አለኝ የተፈለገው አሁን ይሄን ባብል በይ ራሱን ኢንሻአላህ በይ እንትን ኒካህ ከደረስ ኢንሻአላህ ግን ቶሎ ቶሎ አላደርገውም ሐዲሱ መተፈቅ አለኝ ወደ ሙስሊም ሙስሊም ዘንድ ላ የሲሙል ሙስሊም ሙስሊም ላ የሲሙል ሙስሊም ሙስሊም መስማማት የለበትም አላ ሰውሚ አኺ ወንድሙ በተስማማው ላይ ወንድሙ በተስማማው ላይ መስማማት የለበትም ወንድሙ እገዛሃለሁ ብሎ ከሌላ ሰው ጋር ከተስማማ ከጨረሰ በኋላ ይሄንኛው ጣልቃ ገብቶ የእሱን ስምምነት ሊያፈርስ ማለት ነው። የዋጋ መከራከር ሊሆን ይችላል። ግልጽ ነው። እህት ያለው ምንድን ነው ያልኳችሁ? እ እ እንዳይቀላቀልባችሁ እሷን ፍታና እኔን አግባኝ ነው እንጂ አልተፈቀደው። ምን ይፈቀዳል? እኔንም አግባኝ ይፈቀዳል። ችግር የለም። ዘጀ ግልጻችን እንዳትጠብቅ እ ሙስሊም የሆነ ወንድም ከሙስሊም ውጭ የሆነ አም ግን ገሽ ሰዎችን በሌብነት አንተ ኡማ ሌሎች ሰዎች መካከል መታወክል ያጋጣሚ ያለኛ ከነሱ አገዛዝን ኢኮኖሚው አቅም አንተም ስታደርግ ኢኮኖሚው አቅም ሊኖር ይችላል። አንተ የምትጠቀመው ነገር ለሙስሊም እያል ሸጦም ልትዝ ትችላለህ። ምን ሐይሱ ነፍስ ማለት ወላኪን ምን ሐይሱ አማና ስትመለከት ኢንዶኔዥያ ወይንም ማሌዥያ አካባቢ ላይ ያሉ ሀገራቶች ይሄ ሁሉ ሙስሊም የዓለማችን ቁጥር አንድ ሙስሊሞች መገኛ ነው። ኢንዶኔዥያ እዚህ ሀገር ላይ የገባው በነጋዴዎች ነው እስላም የገባው። የነጋዴዎች እውነተኝነት፣ ተአማኝነት በቃላቸው ላይ ያ ነገር አንተ ላይ የሚያሳድረው ተጽዕኖ አለ። አንተ በሌሎች ላይ የምታሳድረው ተጽዕኖ ማለት ነው። ለዛ ጥቅም ሲባል ታማኝ መሆን አለበት። ወለው ኩንተ ማአ ካፊር ምንም እንኳን ታማኝ መሆን በጣም ታማኝ ኩንማ ቀብ አለች የምታደርገው ነገር የአጋጣሚ ስትገዛ ከሙስሊም ሱቅ ሄደህ ትገዛለህ። ጥቅም ለመስጠት ማለት ነው። ሙስሊም ወንድምህ እዚህ ይሸጣል፣ እዚህ የሙስሊም ሱቅ አለ፣ ላይ በኩል ደግሞ የካፍር ሊኖር ይችላል። የዛን ጊዜ ምን ሐይሱ አነሰ ለወንድምህ ጥቅም እሱን ለማነሳሳት የትኛው ሄደህ መግዛት አለብህ? ዝም የምታደርገው ነገር አለ። ገሽ ግን አትጠቀሙ። ምንም ይሁን ካፊርም ቢሆን ገሽ ክልከል وعن ابي ايوب الانصاري رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقول نبينا عليه الصلاه والسلام ሲሉ ሰምቻለሁ من فرق بين والدته وولدها በእናትና በልጇ መካከል የለየ ሴትን ባሪያን ማለት ነው ባሪያ የወለደች ባሪያ አለ ልታጠባ ትችላለች። የህፃን ልጅ አምስት ዓመት የአራት ዓመት የስድስት ዓመት ብሉግ ያልደረሰን ህፃን ልጅ ትይዛለች። እሷንና እናትና ልጅን ነጥሎ የሸጠ ሰው ፈረቀ በይነሁ አላህ ይለያየዋል። ወበይነ አሕበቲ በሱና በወዳጆቹ መካከል የውመል ቂያማ ይለያየዋል። ከሚወደው ሰው አላህ ይነጥለዋል። ወይም ደግሞ ዱዓ ሊሆን ይችላል። ኢንሻእያ ወይንም እኽባርያ ሁለቱንም ይቀበላል። እኽባርያ ከሆነ አላህ ይነጣጥላቸዋል አይቀርም። ሴት ባሪያን ሲሸጡ በዛን ጊዜ ምን ያደርጉ ነበር? ወልዳለች ወልዳ ተቀምጣ እያሳደገች እያለ አይ ሀጃ አስፈለገኝ ብሎ እናትን ሲሸጥ ህፃኑ ልጅ እዚህ ይቀራል። ወይም ደግሞ ህፃኑን ለሌላ አካል ይሸጠዋል፣ እናትን ሌላ ሀገር ይሸጣል። እዚህ መካከል እናትና ልጅ ይለያያቸው። ተግባባን ይህን ያደረገ ሰው አሉ ነብዩ አለይሂ ሰላቱ ወሰለም ፈረቀ አላሁ በይነ በሱና ወበይነ አሂበቲ በወንድሞቹ በሚወዳቸው ሰዎች መካከል አላህ ይለያየዋል። መቼ የውመል ቂያማ ይለያየዋል። የሚወደውን ሰው አያገኝም። የውመል ቂያማ አንድ ወይም ደግሞ አላህ ይለያየ እርግማን ኢንሻእያ ከሆነ ኢንሻእያ ማለት አዲስ ክስተት ከሆነ አላህ ይለያየው ረግም ወይም ደግሞ ይለያየዋል አይቀርም ስለዚህ በጣም ክልክል ነው ማለት ነው እናትና ልጅን ነጣጥሎ መሸ ረዋሁ አህመድ ወሰዋው ተርሚዚ ወልሐኪም ላኪን ፊ መቃል የሆነ ችግር አለበት ወለው ሻሂድ ሌላ ምስክር ስላለው ሐዲሱ ጠንካራ ይሆን መቃል አለበት የሆነ ነገር ተነጋግረውበታል ማለት ነው። መቃል አለበት ሐዲሱ ማለት ተነጋግረውበታል ሰዎች ይህ ሐዲስ ضعيف ነው ሰሂህ ነው ضعيف ነው ሰሂህ ነው የሆነ ተነጋግረውበታል ወላኪን ለሁ ሻሂዱ ይቀዊ የሚያጠናክረው ሌላ ሰነድ ስላለ ጠንካራ ሐዲስ ይሆናል። ስለዚህ አህካሙ ወይንም ሁክሙ ሳቢት ነው ማለት ነው። እናትና ልጅን መነጣጠል አይቻልም። እናትና አባትን እንትን ልጅና አባትንም አይቻልም። እናትና አባትን ብቻ ሳይሆን አባትና ልጅንም አይቻልም። እንደዚሁ ክልክል ነው የሚሆነው ማለት ነው። ያ ሲሃድ እ ኸጥባ ሙስሊም በካፊር ላይ ካፊርን ማን ሙስሊም እንደ ካፊር እንዴት ይጠይቃል? እኔ እኮ ክስተቱን እንደ ለምሳሌ አንድ ሰው ክርስቲያን ሴት አግብቶ ልትለኝ ነው፣ እሷን ስፋትና ሚና አክባይ ትላለች። እንዴት እናደርገዋለን? ምስል ምስሉ አይ ምስሉን እስቲ ቀረጸው ነው ማለት ምስሉ በካፊር ላይ ልትገዛ ትችላለች ማለት መጀመሪያ ሙስሊምና ሙስሊም ናቸው የተጋቡት አይደል? የምትጠይቀው ሙስሊም እህቷን ትፈታል ብላ ነው። ሙስሊም እህቷን ሰውየው ካፊር አግብቶ ካፊር ሴትዮዋን ፍታትና እኔን አግባኝ ምን ሙስሊም ካፊርን አግብታ አንተ አህለል ኪታቦች ይጋቡ ነገር ነው። አህለል አህለል ኪታቦችን ተውና እኔን አግባኝ ይቻላል፣ በጣም ይቻላል። እንደውም እኮ አንተ የሚሸኩል አልባኒ ሐላል ነው በሸሪዓው። አሁን አህለል ኪታብ የምንላቸው ስጋቸውን ከበላን ሴቶቻቸውን ማግባት ይቻላል ነው አይደል? አካም እንደዛ ነው። ይሄ ለተማሪዎች ራሱ ለንደን ላይ ላሉ ወይም የሆነ ቦታ ላሉ የሰጧቸው ነገር አለ። ወላሽ ሙስሊም እህት እያለች ሌላ أهل الكتاب ማግባት ብዙ ከብዙ አቅጣጫ ተጽዕኖ አለው ነው ያለው። ከብዙ አቅጣጫ ልጅ ሊፈጠር ይችላል፣ ልትወስድ ይችላል። ሙስሊም እህቶቻችን እያሉ እነሱ ማግባት የለብንም። በተለያየ case አስቀሩት እንጂ أهل الكتاب ማግባት ይፈቀዳል። እሷን ትተህ እኔን አግባኝ ማለት ይችላል። ትችላለህ። ሙስሊም ነህ እ ምን ለበይዕ ባጢልነት አይፈቀድም። ለበይዕ ባጢልነትና ሲሐመድ ምን ሐይሱ ለገሽ ግን ገሽ አንተ ለእስላሙን እንዳታሰግል እንደዛ ነገር ፌክ መጠቀም የለብህም። ቅድም እኮ የነገርኩት እኮ አልገባህም መሰለኝ የነገርኩት ወንድምህ በተስማማው አንድ ሙስሊም እገባ እገዛዋለሁ ወይንም ደግሞ እኔ አደርገዋለሁ እኔ ወስደዋለሁ ብሎ የተስማማውን ነገር አንተ ጣልቃ ገብተህ በሰው በተስማማው ላይ አትግባ። ማን በተስማማ ሙስሊም ወንድም ያንን ቢያደርግ በይዑ ስምምነቱ ውድቅና ውድቅ ነው በሸሪዓ። ሌላ ሰው ይገባ ካፊርስ ቢሆን ያንኛው ሰውዬ አንተ መግባት ትችላለህ። ምን ሐይሱ ለጋሽ እስላምን ከማሰደብ አንግል አይቻልም። በይዑ ይበላሻል አይበላሽም። ሙስሊም ስለሆነ ያለው በይዑ ላይ በድርጊቱ ላይ አካሙ ላይ ይበላሻል ሳይሆን ምን ሐይሱ ለጋሽ ግን እስላምን ከማሰደብ አንግል ግን አይደረግም። ወለው ካነ ካፊራ ግን በይዑ ይቻላል ስምምነት ይቻላል አይቻልም ሁክሙን ለመስጠት ሙስሊም መሆን አለበት ምን ሐይሱ ለገሽ ደግሞ ሰላምን ከማስተገብ አንግል ደግሞ ካፊር እንደሆነ አታደርጉ አልገባሽም ለቅድም የተናገርኩ ስትረዱ የሆነ ግማሽ ነገር እንዳትወስዱብኝ አደራ ጀዛከላህ وعن علي بن ابي طالب رضي الله تعالى عنه قال امرني رسول الله صلى الله عليه وسلم يا الله ملائكتني عزتي عن ابي اغلاني ሁለት ባሮችን እንዲሸጥ አኸወይን ሁለት ወንድማማች የነበሩ ባሮችን እንዲሸጥ አዘዙ ነብዩ። ፈቢዕቱማ ሁለቱንም ሸጥኳቸው። ተፈረቁ በይነሁማ በመካከል ነጣጥዬ አንዱን ለሌላ አንዱ ለሌላ ሰው ሸጥኳቸው። ፈዘከርቱ ዛሊከ ነብዩ ሰለላሁ ዐለይሂ ወሰለም ለነብዩ ነገርኳቸው። ሁለቱንም እኮ ለተለያየ አካል ሸጥኳቸው አልኳቸው። ፈቃል አድሪኩማ ድረስባቸው፣ ቶሎ ቶሎ ፈርተጂዑሁማ መልሳቸው፣ ወላ ተቢዑሁማ እንዳሸጣቸው ኢላ ጀሚዓን ሁለቱንም ባንድ ላይ ነው ለአንድ አካል የሚገዛ ከተገኘ ካልተገኘ ይቅር መልሳቸው እንጂ ነጣጥለህ እንዳሸጥ አደራ። ይነፋፈቃሉ፣ ናፍቆት ውስጥ ይገባሉ። እንደ እንስሳ አንደኛ ተሽጠዋል። አስብ፣ ይሄ ነገር አለ። ሁለቱም ተለያየ ሀገር ላይ ሲሸጣቸው አንዱን ሱዳን አንዱን ሱዳን የሚሸጠው ከሆነ አንዱን ኬንያ የሚሸጠው ከሆነ በጣም በናፍቆት እንትን ማለት ነው። ያንኛውም እንደ እንስሳ ተሽጧል፣ ያንኛውም እንደ እንስሳ ሁለቱም ተለያየ ቦታ እንዳሸጡ አስተዋሉ። ባይሆን ምን ደረጃ ምን ደረጃ እስከሚደርሱ ድረስ ነው? ቡሉግ እስከሚደርሱ ነው። ቡሉግ እነ ደረጃ አቅመ አዳም ከደረሱት አቅመ ህዋን ከደረሱ በኋላ ግን ይቻላል። ያንኛውን በራሱ አስተካክሎ ይሄዳል፣ ይሄንኛውን በራሱ ሸርጥ ያደርጋሉ። እናትና ልጅ መካከል ራሱ መነጠል ብሉግነት ደረጃ እስከሚደርስ ነው። እናትና ልጅን መለያየት ክልክል የሚሆኑ ብሉግነት ደረጃ እስከሚደርስ ነው። ብሉግነት ደረጃ ከደረሰ ግን እናትና ልጅን እናትና ልጅና አባትንም መለያየት ይቻላል። ከማ የቁሉ አልዑለማ ረዋሁ አሕመድ ወሪጃልሁ ሲቃት ወቀሳሁ ልኹዘይመት ወብኑ ጃር ሶሒህ ነው ብለዋል። ወብኑ ሒባን ሶሒህ ነው ብለዋል። ወልሐኪሙ ወጠበራንዩ ወብኑ ልቀጣ እነዚህ ሁሉ ሶሒህ ነው ብለዋል። ሐዲሱን ማለት ነው። ዋናንስ እርኒ ማሊክ ረዲየላሁ ተዓላ ነቃ غلا السعر في المدينة قفت نقرأ يدل هذا الحديث على تحريم التفريق بين الأخوة በወንድሞች መካከል መለያየት ክልክል እንደሆነ ነው والحق بهم وعلحق بهم بالقياس وألحق بهم بالقياس የገቡ ሰዎች አሉ من عدم من ذوي الأرحام ዘመድ አጎትና ልጅም የሆነ በቃ ዘመዳማዎችን መነጣጠል ክልክል ነው ብለው ሰዎች በዚህ ቅያስ አስገብተዋል። ነብዩ በሐዲሳቸው በነፍስ የከለከሉት ምንና ምንን ነው? እናትና ልጅን ሁለት ወንድማማችን ይህን ከልክለዋል። በነፍሳም አባትና ልጅ እነዚህ አሉ። ከዚህ ውጭ ያሉት ዘመዳማዎችን ራሱ መለያየት ክልክል ነው ያሉ ሰዎች ነበሩ። ወላኪን ቃለ ሸውካኒ ፊህ ነበር። ይህ አባባል ይህ ቅያስ በጣም ችግር አለበት፣ አስተያየት ያስፈልገዋል። ለአነሁ ላ ተሕሱሉ ቢልሙፋረቃ መሸቃ በእናትና በአባት በወንድምና በወንድም በእናትና በልጅ መካከል የሚፈጠረው መለያየት በዘመዳማ ባጎትና በሌላ ልጅ በወንድሙ ልጅ መካከል ላይፈጠር ይችላል። እዚሁ ላይ ጥቅሱ ላይ ብቻ ነው የሚቀረው ብሏል ሸውካኒ። ገብቷችኋል ያልኳችሁ? አልገባችሁም? وعن انس بن مالك رضي الله تعالى عنه قال غلا السعر في المدينه መዲና ላይ የኑሮ ሁኔታ ተወደደ غلا السعر ገበያ በጣም ጦፈ ማለት ነው ጣራ ነካ ገላ ተወደደ አሲዕሩ ሸመታ ማለት ነው ዋጋ ጨመረ፣ ዋጋ ንረት ተፈጠረ። ፊል መዲና መዲና ላይ አንድ ጊዜ የዋጋ ንረት ተፈጠረ። አላህዲ ረሱልላህ ሰለላሁ ዐለይሂ ወሰለም በነብዩ ዘመን ፈቃለና ሰዎች እንዳሉ ያ ረሱልላህ የአላህ መላእክተኛ ሆይ አሏቸው ሄዱልኝ። ገለት ዋጋ ንረት ተፈጠረ። ገላ ማለት ምን ማለት ነው? መጨመር ማለት ነው። ከመጠን በላይ ማለት አሲዕር የዋጋ ንረት ተፈጠረብን። ፈሰዒር ለና እረ አሏቸው። ፈቃለ ረሱልላህ ሰለላሁ ዐለይሂ ወሰለም ሰዎችን አስር ብር የወጣውን ወደ አምስት ብር መልሱና ከአምስት ብር በላይ መሸጥ ክልክል ነው ብሉና አውጁልን አሏቸው። ነብዩን ሄዱም ፈሰዒር ለና ፈሰዒር ለና እስኪ ዋጋ ተምኑልን አሏቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ እንዳሉ ኢነላህ አላህ ነው ወልሙሰዒሩ ዋጋ ተማኙ እሱ ነው። አልቃቢዱ የሚጨብጠውም እርዚቅን የሚያስተነውም እሱ ነው። አልባሲጡ የሚለቀውም እሱ ነው። አረዛቁ ሲሳዩ ሰፊ የሆነ ጌታ እሱ ነው። ወኢኒ እኔ ለአርጁ ለአርጁ ተስፋ አደርጋለሁ አን አልቀላህ ተዓላ ከጌታዬ ጋር መገናኘት እፈልጋለሁ። ሰዎች ወለይሰ አሐዱን ሚንኩም ከእናንተ አንድ ሰው ሳይኖር የጥልቡኒ የሚፈልገኝ ብظልመትን በበደል ፊዳሚን በደምም ይሁን ወላማል በገንዘብ ጥፋት አንድ ሰው ሳልበድል ከጌታዬ ጋር በሰላም መገናኘት ነው የምፈልገው። እኔ እንደዚህ አይነት ማዕቀብ እንደዚህ አይነት እንትን አልገባም። አላህ ራሱ ያስተካክለዋል አሉ ነብዩ አለይሂ ሰላቱ ወሰላም። የዋጋ ንረት ሲፈጠር ይሄ አንደኛ የመዕሲያ ውጤት ይሆናል። ታውቃላችሁ አይደል? ተሰሪ ሲባል ወልባህ ቢማ ከሰበቀ ነገር የሚፈጠረው ራሱ በመዕሲያ በወንጀል ነው። ብዙውን ጊዜ ሰዎች የዱንያ ናፍቆት ሲኖራቸው አኺራን እየተው አላህን መፍራት ሲቀር አንተ መዋሸት ሲጀመር ሰው በዱንያ ብክን በሚልበት ሰዓት መሰብሰብ እንጂ ከየት እንደሚሰበስብ በማያውቅበት ሰዓት የዛን ጊዜ ነገር ይፈጠራል። በጣም ብዙ ሆዳሞች ከኋላ እጅግ በጣም ወለይሰ ልኩፋር አክሰሩሁም ልሙስሊም በአሁኑ ሰዓት ምን በጣም ብዙ ሙስሊም ይህን ጨዋታ አላ ላ አቅረቡና ይላ ዲኑ ገንዘብ መሰብሰብ ብቻ ነው ከአነሁም ያዕሹና አንፈሰና አዋልተይ አንድ ሺህ ሁለት ሺህ የሚኖሩ ነው የምትበል ከአነሁም ከዛል ስብሓንላህ መሰብሰብ መሰብሰብ መሰብሰብ መሰብሰብ በቃ የለም ከየት መጣ እየታርሳልም የለም በዚህ ሰዓት ነው ሰዎች እና ነብዩ አለይሂ ሰላቱ ወሰለም ኢነላህ አላህ ወልሙሰዒር ታማኝ እሱ ነው። አልቃቢድ የሚጨብጠውም እርዚቅን ያዝ የሚያደርገውም እሱ ነው። አልባሲት የሚለቀውም እሱ ነው። አራዚቅ ሲሳይ ሰፊ የሚሰጠውም እሱ ነው። ወኢኒ እኔ ለአርጁ ተስፋ አደርጋለሁ እፈልጋለሁ አናለቀ አላህ ከጌታ የመገናኘት ተዓላ ለአያል ከሆነው ጌታ ወለይሰ አሐዱ ሚንኩም ከእናንተ አንድም ሳይኖር የጥሉቡኒ እኔን የሚፈልገኝ ቢዙልመትን ቢመዘለመትን በበደልኳት ነገር ፊደምን በደምም ይሁን ደም በመፋሰስም ይሁን ወላማል በገንዘብ የሚሆን አንድ ሰው ጥያቄ እንዳያነሳብኝ ሁኜ ከጌታ የመገናኘት ፈልጋል ብዙ ቃል ቃል ገባ ማለት ነብዩ አለይሂ ሰላቱ ወሰለም ሮብ ኸምሳ ኢለ ነሳይ ወሷሐብ ሒባን ሐዲሱ ሰሒህ ነው ብሏል አይባባል ወሆ ሲዕር ማለት ምንድነው አየእሙረ ሱልጣን አንድ የሀገረ ገዢ አው ናኢቡ ወይ ምትኩ ምትኩ አው አሐዱን ምን ኡሊል አምር ወይንም አንድ ባለስልጣን አለ ሱቅ የገበያ ዋና አስተዳደር አላ የቢዑ አምቲአተውም ሰዎች እቃቸውን እንዳይሸጡ ኢላ ቢስዕሪን ከዛ በዚህ ዋጋ እንጂ ብሎ ተመን ማውጣት ፈዩምነዑ ሚነ ዚያዳ አለይ ፈየምነዑ ይከለክለን ይመስል ሚነ ዚያዳ አለይ በዚህ ነገር ላይ እንዳጨመሩ አውን ንጥፋት ወይ እንዳታጎሉ ብሎ ሊመስለሐ ለህዝቡ ጥቅም ወይንም ደግሞ ለሰዎች ጥቅም ሲባል ይህንን ማምጣት ነብዩ ጣልቃ አልገባም ነው ያሉት። አላህ ራሱ ይለቃል ለራሱ እንትን ይላል። እዚህ ነገር ውስጥ አልገባም ማለት ቢደረግም እንኳ የመእስያ ውጤት ከሆነ አትቋቋመው። ብዙውን ጊዜ ማለት ነው። ተቋቋም ተግባባ ሸይጣን ለጠይቅ የዳቦ ዋጋ وعن معمر ابن عبد الله كمعمر ابن عبد الله ابن نافع ابن نضلة ابن حرسان العدوي وهو ابن ابي معمر صحابي كبير اسلم قديما وهاجر الى الحبشه وتاخر هجرته الى المدينه ثم هاجر اليها وسكن بها حبشه የመጣ ሰው ነው ሰውዬ معمر ابن عبد الله ረዲየላሁ ተዓላ አን ረሱልላህ ሰለላሁ ዐለይሂ ወሰለም ቃል ነብዩ ዐለይሂ ሰላቱ ወሰለም እንዲህ ብለዋል ላ ያሕተኪሩ ገንዘብን አያደልብም መጋዘን ውስጥ ኢላ ኻጢኡን ስህተተኛ ሰው እንጂ ወንጀለኛ ሰው እንጂ ገበያን አያፍንም አያጀልብም። ነጋዴዎች ምን ያደርጋሉ? በበጋ ገበሬ በሚያመጣበት ሰዓት ይገዙና በኩንታል ምን ያደርጉታል? እፍን ወደ ገበያ ያመጡታል። ወደ ገበያ አያመጡትም፣ እዛው ይይዙታል። ሲወደድ ለመሸጥ ማለት ነው። በኡማው ላይ መጨናነቅን፣ የኑሮ ውድነትን መፍጠር ነው። ይህን እያጡዙትና የገበያ ንረት የሚፈጠረውን በዚህ ነው። ይሄ ሰዎች አላህን ቢፈሩ ኖሮ ምን አይፈጠርም ነበር? የዋጋ ንረት አይፈጠርም። በነቲጀት ለማጥፊያ ሌላውንም ይጎዳል። ያለን ሌላውንም ይዞ ይሞታል። ስከተኛ ሰው እንጂ እንደዛ አያደርግም ማለት ኢህቲካር ማለት ምንድን ነው ከተባለ ኢምሳኩ ጧዓም አኒል በይ ከመሸጥ መቆጠር ወንቲባሩል ገላ እስከሚወደድ ድረስ መጠበቅ ማአስተግና ልባኢ አንሁ ወሐጀት ነፍስ ኢለይ ሰው እየፈለገው ሰው እየፈለገ ኧረ እህል ኧረ ሱኳር እያለ እየጮኸ እስከሚወደድ ሀምሳ ብር ደርሳ ከሆነ ስልሳ እስከሚገባ ብሎ አዳራሽ ውስጥ ገብቶ ወይንም መጋዘን ውስጥ ያደርጋል። هذا حرام هذا حرام تلاعب على الأمة ኡማው ላይ ጨዋታ ነው እጅግ በጣም ሸሪዓት አልእስላሚያ የእምሩ ቢልዓድል ወልኢሕሳን ለልበሸር ወደ ሰው ልጆች በጥሩ ነገር ነው የሚያዘው። ማዘን አለብን። በአቋራጭ መበልጸግን ሳይሆን ሰዎች ምን ሁኔታ ላይ ነው ያሉት? ትንሽ ሰብአዊ መሰማት አለበት። ኢዛ ኩንቱም ቱጃር ፈአለይኩም አላ ተህተኪሩ። እሺ ነጋዴ ከሆናችሁ እንደዚህ አይነት ስራ እንዳትሰሩ። አዳ ከዚህ መረዳት ያለብን ነው። ገበያውን ሳይሆን ኪታቡል በይዕን ሳይሆን መስራት ሳይሆን وعن ابي هريره رضي الله تعالى عنه النبي صلى الله عليه وسلم قال يا الله ملاك تنيا اندي هلال ሰው የማይፈልገው ከሆነ ይዛን ታጥመት ይችላል ምስገራ ሰዎች ላይ ምን ኑሮ ተወደደባቸው እህል አረ እህል እያሉ እየተጫጫሁ ዋጋ ንረት እየተፈጠረ እያለ አንተ አፍነ ማስቀመጥ ነው። እዛን ጊዜ ሐራም አንዳንድ ብትወረስ እንኳን ራሱ የሚበረታታ ነው። መቆጠብ አለባችሁ በጣም ቅጣት ነው ቅጣት አልተግባባንም። ዛሬ አይደላችሁ ተቆጣችሁ በረከሰበት ሰዓት ሰዎች ይፈልጉታል አይፈልጉትም። አሁን አንተ ወደ አዳራሽ ስታስገባና ጌትህን ስትዘጋ አዳራሽን ወይንም መጋዘንህን ስታሽት ስታስቀምጥ እህሉን የዛን ጊዜ ሰዎች ውጭ ላይ ይፈልጉታል። ኑሮ እየተወደደ ነው ወይ? ሰው እየፈለገ እያለ ከሆነ ነው ክልክል የሚሆነው እንደ እኮ በዛን ሰዓት ባስቀመጠበት ሰዓት ሰዎች እየፈለጉት እህል እየተባለ ከሆነ አውጥ እየተባለ የምታዝዝበት ሰዓት አለ አይደል? የሚነገርበት ሰዓት እኮ አለ። በመገናኛ ብዙሃን ራሱ እንደዛ አይነት ነጋዴዎች አፍናችሁ አትያዙ ልቀቁ እየተባለ እየተጮህ ባለበት ሰዓት ማስቀመጥ ክልክል ነው። አሉል ኪታብ የሚባሉት የአሁኖቹ ናቸው ወይስ በበፊቶቹ አሉል ኪታብ ነው? የአሁኖቹ ራሱ አለል ኪታብ ናቸው። አህለል ኪታቦች ናቸው። ዑለማዎች ሶስት ተከፍለዋል። የአሁኖቹ አህለል ኪታብ ናቸው። አይ አትጠይቁን توقف የመረጧል። ዝም አይደሉም ማንልም ናቸው ማንልም አንዱ አለል ኪታብ አይደሉም። ምንድን ናቸው? ጣዖት አምላኪ ናቸው። አንድ ሌሎቹ ደግሞ أهل الكتاب ናቸው። ለምን reason አለ። ምን ነብዩ አለይሂ ሰላቱ ወሰለም ቁርአን ሲወርድ أهل الكتاب ሲላቸው መጽሐፉንም ቀይረውታል። ሶስቱ ስላሴዎችንም ያመልኩ ነበር። መጽሐፉም ተቀይሯል፣ ተሰርዟል፣ ተደልዟል። ዒሳም የአላህ ልጅ ነው ብለዋል። የዛን ጊዜ ሁሉም ነገር ነበረ። አሁን ያለ አዲስ የመጣ ነገር የለም። ስለዚህ አለል ኪታብ ናቸው ማለት የዛኑ ሰዓት እዚህኛው ገጽ የአለል ኪታብን ምግብ ተመገቡ ይልና አላህ እዚህኛው ገጽ ላይ ምን ይላቸዋል? ወቃለት ነሳራ አልመሲሕ ብኑላህ ወቃለት ልየሁዱ ዑዘይሩን ብኑላህ ወላ ተቁሉ ሰላሰቱን ኢንተሁ ሶስቱ ስላሴ አትበሉ ተጠንቀቁ። አዲስ ምን ያመጡን ነገር አለ? ስለዚህ ሁም አሉል ኪታብ ያሏቸው እነዚህ ነው። ከመረጃ አንግል ደግሞ ማንኛውን ነገር ብንመለከት ሁሉሁም አሉል ኪታብ አሉል ኪታብ ናቸው። ምንም ሸቁት ዞን ውስጥ የሚከትም አይደለም። ተወቅፍ ከመረጥክና እኔ ይሄን ነገር አልበላም ያስጠላኛል ካልክ ተወው። ወላኪን ላ ተሐርም አሐለላህ አላህ ሐላል ያደረገውን ነገር ሐራም ነው አትበል። የእነዚህን ስጋ ብለህ ክልክል ነው አትበል። የእኛን ስጋ ስለሚጠየፉት ብለህ ክልክል ነው አትበል። ምን አገባ አንተ የእነሱ ስላጠየፉት በላህ አይደለም የምትሰጠው አንድ ኢኮኖሚ የሆነ የምታደርገው ነገር ሊሆን ይችላል። አይ የእነሱን ኪስ ማዳበር የለብኝም ልትል ትችላለህ፣ ግን ምግቡ ሐራም ነው አትልም። ሙስሊም አግባ የመከሩህን እና አልባኒ የመከሩህን በአሁን ሰዓት አህለል ኪታቦች ናቸው። ብዙ የሚፈጠር ነገር አለ በአሁን ሰዓት ነው። ተንፊርያ ምናምን ነገር በጣም እየተስፋፋ ነው። ወደ ነሳራነት መቀየር ማለት ነው። በተለያየ ሲስተም እዛ ውስጥ ገብተን ሌላ ነገር እንዳይደረስ ሙስሊመቶቻችንን ማጥፋት አህለል ኪታብ ውስጥ ናቸው ካል ስጋ ተፈጠርክ እኮ የኛውን ልታደርግ ትችላለህ አይደል? ዑለማዎች ደግሞ በጊዜ የሰጡት ሪዝን አለ። ሐራም ነው ማግባት አይደለም የሚሉት አለማግባትን ነው የሚመክሩ። ምን ሐይቱ ተምሲር ምዕራባውያን እጅግ እየፈጠኑ ነው ያሉት በኡማው በዛም ሰዓት አንተን ለፖለቲካ ጥቅም ይሁን ለምንም ይሁን አንተን ለማለት እሷን እሷን አገባ ማለት ከሷ ትወልዳለህ። የሷ ልጅ ደግሞ የሆነ ነገር ሊሆን ይችላል። ድሮ ግን ነሷራዎችን አግቡ ሲባል በነብዩ ዘመን ነሷራዎች እኛ ውስጥ ነው ያሉት። በማን ቁጥጥር ናቸው? በእኛው ስር ነበሩ፣ ለኛው ግብር እየከፈሉ ነበር የሚኖሩ። አሁን ሰዓት ግን አይደለም። ስጋውና የነሱ ኒካህ ይለያያል። ሪዝኑ ገባ አልገባችም? ሪዝኑ የዛን ሰዓት أهل الكتاب ን ሴት ማግባት ይቻላል። ለምን? በእኛ ቁጥጥር ስር ነበሩ። ልጃቸውን ራሱ ይዘው መሄድ አይችሉም። እኛ ግብር እያስከፈልንበት ስንኖር የነበረ አሁን አንተ ነው የምትከፍለው፣ ወይንም አንተ ነህ በእነሱ ተጽዕኖ ስር ያለው። ስለዚህ የእነሱን ሴት ከማግባት ሙስሊም ሴትን አግባ። እነሱን ብታገባ የሚፈጠርበት አለ አንተ ላይ ጫና፣ ብዙ ነገር አለ። ልጅ ከመውለድ angle ሊሆን ይችላል አንተን ራሱ ወደሆነ አደጋ ለመቀየር ሊሆን ይችላል። በአሁን ሰዓት የዛን ሰዓት ግን እንደዛ አልነበረም። ይህንን አይተው ነው ዑለማዎች በአሁን ሰዓት አለማድረጋችሁ ይሻላል ብለው ያገዷቸው የገደቧቸው። የግድ በእኛ ቁጥጥር ስር መሆን አለባቸው። በአንተ በሙስሊሙ ላይ ወይንም በአንተ በሙስሊሙ ላይ እሷ ተጽዕኖ ማምጣት የለባትም። ምን ሙሽሪክ ማለት ተከለከለ። ሙሽሪክ እኮ ነው ተከለከለ። ከሙሽሪክ ተከልክሏል። አህለል ኪታብ ተፈቅዷል። አለል ኪታብ ከተባለ እኮ ሙሽሪክ ሽርክ ሊሰሩ ይችላሉ። እንደ ሰላት ሶስት ስላሴ እያሉ ምን ሆነ ነው? አህለል ኪታብ ሙሽሪኮች እኮ ሙሽሪኮች እና ነብዮች እኮ ይለያያሉ። አህለል ኪታብ ውስጥ ሽርክ የለም እንዴ? ሽርክ አለ። አንተ ሙስሊም ውስጥ ሽርክ አለ እያልን እየቀራን አይደል? አህለል ኪታብ ውስጥ ሶስት ስላሴ እያሉ ሽርክ አለ። ማርያምን እያመለኩ አይደል ሽርክ አለ። የዛኑ ጊዜ ራሱ ያመልኳታል። ራሱ አንተ ቁንተ እተኺዱኒ ወኡሚ ኢላሃይኒ ስነይን ተብሎ ይጠየቃል አይደል የተባለ የዛን ሰዓት ቁርአን እየወረደ እያለ እናንተ እናንተን ተብለው ይጠየቃሉ ተብሏል። ሽርክ እንደሚሰራ የዛን ሰዓት ቁርአን እኮ ነግሮናል። ግን አለል ኪታቦች ውስጥ ያለው ሽርክ እያለ ምንም እንትን የሌላቸው ሙሽሪኮች ይለያሉ። እነዚህ ወሰን ነው የሚባሉ የመካ ሙሽሪኮችና የአለል ኪታብ ሽርክ ይለያያል። እነዚህ ነው አለል ኪታብ ይባላሉ። ታቅፈው ውስጣቸው የሆነ ነገር ቢኖርም እነዚህኞቹ ደግሞ ምንም ሃይማኖት የላቸውም። ሽርክ ዝም ብለው ጣዖታትን የሚያመልኩት ምን ተጽዕኖ ተጽዕኖ ሙስሊም ሊያደርጋት ይችላል። ያለ ሙስሊም ትሆናል ልትሆን ትችላለች። ተጽዕኖ ሊያሳድርባት ይችላል። እነሱን ወደኛ ለማምጣት የተደረገ ስራ ነው። አዋ አዋ ግን ተጽዕኖ አሁንና ድሮ ይለያያል። በዚህ ስጋው ጋር ግን እንዳትመጣ። ስጋው ሌላ ነው፣ ውጫዊ ነገር ነው። ብታደርገውም ባታደርገው ምንም ተጽዕኖ ያለበት የሌለበት የሚባለው ውስጥ አይገባም። ሴቶችን ግን ማግባት አለማግባት የሚባለው ነገር ጥያቄ ምልክት ይገባል። በዛን ሰዓት ተጽዕኖ አለ። በአሁን ሰዓት ግን አንተ ላይ ነው ተጽዕኖ ያለው። ስለዚህ ምን ሐይሱ እንትን ስታዩ ጥቅሙንና ጉዳት መስለሃውን ሲያይ ዑለማዎች ይህንን ይመክራሉ። አላህ ስም ያልታረደ ሙሽሪኮች እንደዛ እንደማይሉ እኮ ያውቃል አላህ እንትኖች አለል ኪታቦች እንደማይሉ ያውቃል። ሙስሊም ሆኖ ያረደውን ግን ቢስሚላህ ሳይል ካረደው አይቻልም። አህለል ኪታብ ያረደውን ግን ቢስሚላህ ይላል አይልም። አይ ድሮ በስማም ይሉ ነበር ምናምን ይሉ ነበር። አገባንም እሱ ነው ምን ላይ ነሱ መጣ የት ላይ መጣ? አህለል ኪታብ ያረደውን ብሉ ነው እንጂ የተባለው አልተባለም። ቢስሚላህ ይላሉ። ቢስሚላህ ብሎ ማድረግ ያለበት ሙስሊም ነው። ሙስሊም ነው። እነሱ exceptional እኮ ናቸው፣ ውጭ ላይ ናቸው። ሙስሊም ሰው ሆኖ ግን ሲያርድ ቢስሚላ ካላለው ያ ነው ጥያቄ ምልክት የሚያስገባው። አለል ኪታቦች ቢስሚላ ይበሉት አይበሉት የሚያገባን ነገር የለም፣ ይረዱት። የታሪክ ስኮላት ግን እንዳትበላ ምን ሙሽሪክ የሚባሉት ሙሽሪክ ማለት እምነት የሌላቸው ውጭ ቡዲሂዝም፣ ሂንዱይዝም ምናምን የሚባሉት አላል ሻሪዓዎች ውጭ ላይ ያሉት ማለት ነው። አለል ኪታብ የሚባለው እኛ በቁርአን በሐዲሳችን አለል ኪታብ ሲባል ማና ማንን ነው የምንመለከተው? አይሁድና ነሳራ። አይሁዶች እነማን ናቸው? የሙሳ ተከታዮች። ነሳራዎች እነማን ናቸው? የኢሳ ተከታዮች እነማን ናቸው? ነሳራዎች ናቸው። ነሳራንና አይሁድ የሚባሉ ነው አለል ኪታብ የሚባሉት ሁለቱ ናቸው። ሁለቱ ሽርክ እያ ሊፈጠር ይችላል። ቁርአን ሲወርድ አለል ኪታብ ሲላችሁ ሽርክ እየሰሩ ነበር። ሙሽሪክ የምንላቸው ውጭ ላይ የምናወጣቸው ከነዚህ ከሁለቱ ከአለል ኪታቦች መጅሳ የመጅሳን ስጋ መብላት ይቻላል አይቻልም። እሱ ምንድን ነው ሙሽሪኮች ውጭ ላይ ያልናቸው የመካ የመካ ሙሽሪኮች ያረጁትን ማግለጽ ይቻል ነበር በዛን ሰዓት አይቻልም። ምንድን ናቸው? ሙሽሪኮች ናቸው። እነሱ እምነት የለሽ ከአለል ኪታብ ከሁለቱ ግሩፖች ውስጥ አይመደቡም። ከሁለቱ ግሩፖች ውስጥ ያለን ስጋ መብላት አይፈቀድም። ችግር የለም። ማን እነዚህ? አይ አንድ ነገር ምን አለ መሰለህ ቤተ እስራኤል የሚባል አለ። አታራፍ ላይ ሲከራከሩ ቤተ እስራኤል ማለት እስራኤል የእስራኤልን አካሄድ የሄደ ብለውን አይደል ተረዱት? ቤተ እስራኤል ማለት እስራኤል ብቻ አይደለም፣ ወይንም ደግሞ በእስራኤል ዘር ላይ የወረደች እነዛ ነጮቹ ብቻ አይደለም። የትኛውም ቤተ እስራኤል ወደ እስራኤል ምድር ወይንም ደግሞ የእስራኤልን አካሄድ የሚከተል ሁሉ ቤተ እስራኤል ይባላል ነው የሄዱት። ብለው የሄዱት እንደዛ ነው። ስለዚህ ነሷራዎች ነሷራ የግድ ነብዩ አለይሂ ሰላቱ ወሰላም በነበሩበት ጊዜ የነጅራን ነሷራዎች እስራኤሎች አሉ። ተግባባን። የመዲና ላይ ያሉ አይሁዶች ምን ነበሩ? እና ብን ሰላም ምን ነበሩ? የአረብ እንትን የለም የአረብ አይሁድ የለም ነበረ። የአይሁድ አረብ እዛው የአረብ አይሁድ ነበረ እዛው መዲና ዙሪያ ነጅራን ላይ እንድትተኝ ነሷራዎች የአረብ ነሷራዎች ናቸው ያሉ እየተነሰሩ ማለት ነው። የግድ እንትና ላይ የተላከው ዒሳ ለእስራኤል ልጆች ብቻ ስለሆነ እዛው እስራኤል ቤት ውስጥ ይቀራል ያለ የለም። ሌላው ሊገባ ይችላል፣ አልተከለከለም። ማን የከለከለው? ለእስራኤል ብቻ ነው የተላከው። ውጭ ላይ ያሉ ወደ እንትን ወደ ማሌዥያ ቢሄድ፣ ወደ ኢንዶኔዥያ ቢሄድ፣ ወደ ላቲን ቢሄድ አይቻልም። ማን ያለ ይሄን? አልተገደለም። ለእስራኤል ልጆች ነው የተላከው በዋጅብነት። ውጭ ላይ ያለ ሊቀበል ይችላል። ምን ችግር አለ? አልተከለከለም እኮ ተከትሎ አይግባ ያለ የለም። ነሷራንም ብለው ቢገቡ ይችላሉ። ማን ገደለ? አይቻልም መግባት ያለ ሳይሆን የተላከው በዋጅብና በግዴታ እንደዛ ነው። እነዚህ ምንድነው ይመለከታቸው እንዲገቡ ግን ማን ይከለክላል? ሁለተኛ ቤተ እስራኤል የሚባለውን ነገር ትንታኔ የሚገርም ትንታኔ ነው ያለው። እሺ እኛ ቤተ እስራኤል ብለን አንዳንድ ጊዜ በእነሱ ላይ ተጽዕኖ ለማሳደር ምን ተረጉመው ነገር አለ። ቤተ እስራኤል ማለት የእስራኤልን አካሄድ እየተቀበለ እነሱ ውስጥ የገባ ማለት ነው እንጂ የእነሱ የዘር ሀረግ ማለት አይደለም ብለው ነው የሚያስረዱ ነው ደግሞ በትክክል አአ ለዓለም ተልኳል አይደለም የምትለው በደስታ የተቀበለ ሁሉ መግባት ሊገባ ይችላል እንጂ ተልኳል እያንዳንዱ አገር ላይ ግዳጅ ይሆንበታል አይደለም የምትለው እያንዳንዳችን የመሐመድን ሪሳላ መቀበል እስከ ሚን ቆረፍ ከጫፍ ከዓለም ጫፍ እስከ ዓለም ጫፍ ሁሉም አካል የሰማ ሁሉ መቀበል አለበት። ከሱ በፊት የነበሩ ሰዎች ግን ከነብዩ አለይሂ ሰላቱ ወሰለም በፊት የነበሩት ነብያቶች ቢሪሳኔ ቀውሚ በህዝቦቻቸው ነው የሚላኩት። ከዛ ወደ ውጭ እንትን ቢሉት ቢለቁት ይቻላል። ለቀውታል እንደ ሞቷል። በቃ ይበቃናል። ሰላም አለይኩም ወራህመቱላሂ ወበረካቱ